ወይስ ቁለት ሁሉ ሃዚህ ልቀርያ ቤተል መቅደስን ግቡ ፈኩሉ ሚን ሀይቱ ሽኢቱም ረገዳ ገብታችሁ እንደፈለጋችሁ በየኒዕማው በየጸጋውን ሁሉ ብሉ፣ ጠጡ፣ ተደሰቱ። ግን ወድኩሉ ልባበ ሱጀዳ ወደ በይተል መቅድስ ስትገቡ ሐረም ነው፣ የኢባዳ ቦታ ነው። ጎንበስ ብላችሁ ሰበር ብላችሁ ጭንቅላታችሁ ርኩ እያረጋችሁ ግቡ። ተውበት እስትግፋር እያረጋ ወቁሉ ሂጠቱን ነክፍር ለኩም ኸጣያኩም እያላችሁ ወንጀላችንን ማረን አራግፈው ተውልን እያላችሁ ግቡ። ነክፍር ለኩም ኸጣያኩም እንዲህ እያላችሁ ዱዓ እያረጋችሁ ከገባችሁ እንተውላችኋለን፣ ወንጀላችሁን እናራግፋለን አለ ጌታ አላህ ሱብሓነሁ ወተዓላ። ወሰነዚዱል ሙህሲኒን ኢማን ያላቸውና መጀመሪያውኑ መልካም ለሆኑት ግን መልካምን እንጨምርላቸዋለን። ቅድም እንዳልኳችሁ ድልቅር ድርቅና የኢማን እጦት ውስጡን ያበሰበሰው ሰው ምንም ብታረገው እኩል ሊሆን አይችልም። በይተል መቅደስ ሲደርሱ ፈበደለ ለዚነ ዘለሙ ቀውላ ቀውለን ገይረ ለዚ ቂለ ለሁም ከተባለው ከታዘዙት ቃላቱንም ጭምር ቀየሩትና በሌላ መልኩ ወቁሉ ሂጣ መግፈራ አድርግልን ያሉትን ወቃሉ ሂንጣ እያሉ ገቡ። በአረብያ ሂንጣ ማለት ስንዴ ማለት ነው። ሂጣ ማለት አራግፍልም ማለት ነበር። ድርቅና ነው። ፈአንዘልና አለ ዘለሙ ሪዘን ምን ሰማ። ለዚሁ ድርቅናቸው ሪጅዝ አወረድንባቸው፣ ወረርሽኝ በሽታ የሚያሰቃይ የሚያንገፈግፋቸው ቢማካኑ የፍስቁን አልባኡ ሃዚህ ሰበብያ ቢሰበብ ማካኑ ፋሲቁን አለ። ቢሰበብ ማካኑ የፍስቁን ከአላህ ስብሐነ ወተዓላ ትእዛዝ ስለወጡ ስላፈነገጡ ወኢዝ ስተስቃ ሙሳ ሊቀውሚ እዛም ሆኖ እያሉ አረ እባክህን እዚህ ወንዝ የለ፣ ዝናብ የለ እኛ በአንተ ትእዛዝ አንተን ተከትለን የመጣንን ምንድነው መሆን ያለብን? ጠማን፣ በጥሞት ሞት ተቃጠልን ሲሉ ነቢዩላ ሙሳ ፈቁልነ ድርቢ አሳከል ሐጀር የሆነ ድንጋይ መታ አድርግ ብለን በቅድማ ብትር አትርሷት። ፋንፈጀረት ምኑ ኢስነታ አሸረተ አይና በዚህ በዛ በዚህም በዚህም በዛም በዚህ አስራ ሁለት መንገድ ተበስቶ ድንጋዩ ምንጭ ውሃ በኑ እስራኤሎች አስራ ሁለት ጎሳዎች ናቸው። ቀዳሊመ ኩሉ እናስ መሽረበሁም አንድ ጎሳ አንዷን አንዷን አንድ ጎሳ አንዷን ምንጭ እያያዙ ያለ ጭቅጭቅ ያለ ንትርክ ኩሉ ወሽረቡ ምን ሪዝቅላ ወላ ተአፈው ፊል አርድ ሙፍሲዲን ይሄን ውሃ አወጣንላችሁ፣ ርስቁ ተንበሻብሸዋል፣ ብሉ ጠጡ፣ ግን ወንጀል ሰርታችሁ ጥሰቷን አትስሩ፣ ተጠንቀቁ አለ አላህ سبحانه وتعالى። አላበቃም ድርቅናቸው። ቁልቱም ያ ሙሳ ለነስቢረ አላ ጣዕሚን ዋሂድ ይሄ ከሰማይ የሚወርድ መንና ሰልው የተባለው እንደ ማር አይነት ብለናል መን ሰልቡ እንደ ዶሮ ወይም ደግሞ እንደ ወፍ አይነት የተዘጋጀ ከጀሊሉ ጋር ይሄ ነገር አሰለቸን እኮ አሉ። አንድ ምግብ ዝም ብለን እንዲሰላላችሁ የእናንተ አያት ቅድመ አያቶች እንዲህ ብለዋል ብሎ በነቢዩ አጠገብ ዙሪያቸው ላይ ላሉት ይሁዳዎች እየተናገረ ነው። ወይት ቁልቱም ያ ሙሰ ለነስብረ አላ ጣዕሚን ዋሂድ፣ በአንድ ምግብ ላይ እንዴት ታግሰን እንኖራለን? ስለዚህ ፈድኡ ለና ረበክ ዩኽሪጅ ለና ሚማ ቱንቢቱል አርዱ ሚን በቅልሃ ጌታ አላህ ስብሐ ወተዓላ ዱዓ አድርግ እባክህ አንተ ነብይ አይደለህ እንዴ ከመሬት እንዲያውጣልን እኛ ከመሬት መውጣ ነገር እንፈልጋለን ሚን በቅልሃ ወቂሳኢሃ ወፉሚሃ ወአደሲሃ ወበሰሊሃ ስንዴ ይውጣልን ፉም ማለት ነጭ ሽንኩርት አደስ ይውጣል። አደስ ምንድን ነው? ምስር፣ በሰል ይውጣልን፣ ሽንኩርት፣ ቀይ ሽንኩርት። እኛ ከመሬት የወጡ ነገሮችን እንፈልጋለን። ከላይ ወርዶ ሙሳ በጣም ተናዷል። ቃላ አተስተብድሉነ አለዚ ሁወ አድና ብለዚ ሁወ ኸይር። እባካችሁ የተሻለ ነገር የተዘጋጀ ከአላህ ከጀሊሉ ጋር የሚመጣላችሁ በዝቅተኛና በወራዳ ነገር ትለውጡታላችሁ። አረባካችሁ ተመለሱ። ከየት ሊሆን ይችላል? ጀሊሉ አያት ወህ አወረደ እህብጡ ሚስራ ፈኢነ ለኩም ማ ሙሳ ተናዷል። በቃ ይሄ ከሆነ ለዚህ አሁን ወደ ቤተል መቅደስ ለመግባት በተዘጋጀንበት ቦታ ይሄ የለም። ከተማዎች ላይ ሄደህ እዛ ፈልገህ ግዛ፣ ከፈለግህ አርሰህ ብላ፣ እዛ ነው ያለው። ይሄ ከአላሁ ስብሓነ ወተዓላ ኒዕማ በጸጋዎች ተካበህ ባለበት ቦታማ ይሄ የለም። ምን ታረገዋለህ? ወዱሪበት አለይሂም ዝለቱ ወልመስከዳ ተላበሱ ውርደትን፣ ቅሌትን በየአይነቱ እምቢ ብለው ወባአው ቢገደብ ሚነላህ የአላህን ቁጣ ይዘው ተመለሱ። ዛሊከ ቢአነሁም ካኑ የክፍሩነ ቢአያትላህ በአላህ ተአምራቶች የሚከፍሩ የሚክዱ ባይሆኑ ነገር ባይሆኑ ነበር ባይሆኑ ኖሮ ይሄ ሁሉ ድርቅና አይመጣም ነበረ። ሰበቡ ይሄ ነው። ይሄ ብቻም አይደለም። በአላህ ተአምራቶች መክፈር ብቻም ሳይሆን ከዚህም በፊት የነበራቸው ባህሪ ወየቅቱሉነ አልአንቢያ ወየቅቱሉነ ነቢይና ቢገይር ልሐቅ ወየቅቱሉነ ነቢይ ከዚህ በፊት አንቢያዎችን ነቢያቶችን ሊገሉም የነበሩ ናቸው አንቀበልም በማለት ስለዚህ የጥፋታቸው የወንጀላቸው የአመፀኝነታቸው ባህሪ መዓት ነው። ዛሊክ ቢማ አሰው ወካኑ ያዕተዱ En el